ሁሉም ሰው ተከፍቷል፣ መላው ሙስሊሙማ ስለ ባህር ዳሩ ዜናውን ስንሰማ አላህ ተደሰተ በእናንተ ውሳኔ ሳታጎበድዱ ፍጹም ለወያኔ። ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምፅ ነው። በአምባገነናዊ አገዛዝ እየተሰቃያችሁ ያላችሁት ውድ ኮሚቴዎቻችንና ወንድሞቻችን ለናንተም ለቤተሰቦቻችሁም አላሁ ስብሓንሁ ወተዓላ ጽናቱን ይስጣችሁ። ውድ ኮሚቴዎቻችን፣ በእውነቱ እኛ የኢትዮጵያ ሙስሊሞች በእናንተ ኮርተናል። በአዲስ መልክ ጥቃት እየደረሰባችሁ ያላችሁት ውድ ተማሪዎቻችንና የግፍ አገዛዝ ትዕግስታችሁን እየተፈታተናችሁ ያላችሁት ውድ የኢትዮጵያ ሙስሊሞች እንደምን ሰነበታችሁ? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ይህ የሙስሊሞች ፍቶት የወለዳት የፍትህ ሬዲዮ ድምፅ ነው። ለዛሬ ቅዳሜ የካቲት 9 ፍትህ ሬዲዮ 13ኛ ፕሮግራሟን አዘጋጅታ ወደ እናንተ ደርሳለች። እንደተለመደው ዛሬም ሳምንታዊ ዜናዎችንና የተመረጡ ፕሮግራሞችን ይዘንላችሁ ቀርበናል። አሁን ቀዳሚ ወደ ሆነው ሳምንታዊ ፍትህ ሬዲዮ ዜና እንሸጋገራለን። ዜናውን የምታሰማን ኑረል ሁዳናት ናት። እስከ ፕሮግራማችን መጨረሻ አብራችሁን እንድትቆዩ ግብዣችን ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አሁን ሳምንታዊውን የፍትህ ሬዲዮ ዜና እናሰማለን። በቅድሚያም ርዕሶቹን። ትናንት ጁማ በተለያዩ የሀገራችን ከተሞች ተቃውሞዎች ተደረጉ። ተቃውሞዎቹ ድምጽ በማሰማት በዝምታ በዱዓና መስጂዶችን ባዶ በማድረግ እንደነበሩ ለማወቅ ተችሏል። ኢትዮጵያውያን ሙስሊሞች ሐሙስ ምሽት በሪያድ ከተማ ታላቅ የተባለውን የሰደቃ አንድነት ፕሮግራም አደረጉ። ሙስሊሞች በሰደቃው ፕሮግራም ለመገኘት ከሳውዲ አረቢያ የተለያዩ ከተሞችና ከሌሎችም ሀገራት ረጅም ጉዞ አድርገዋል። በዳኞች ላይ በተፈጠረ የስራ መደራረብ ምክንያት በሚል የኮሚቴዎቻችን የፍርድ ሂደት ለአስር ቀናት መቋረጡ ተገለጸ። የፍርድ ቤት ምንጮች ግን የፍርድ ሂደቱ የተቋረጠው አቃቤ ህግ ምስክሮቹ ስላለቁበት ጊዜ ለመስጠት ነው ብለዋል። መንግስት ጁማ ታህሳስ 26 ቀን 2005 በሐረር ከተማ በሰላማዊ ተቃውሞች ላይ በፈጸመው ጭፍጨፋ ወቅት ከታሰሩት መካከል 11 ሰዎችን ቢለቅም ባልተፈቱት ላይ ካልመሰከራችሁ እያላቸው እንደሆነ የሐረር ነዋሪዎች ገለጹ። ትናንት ጁማ ከቀኑ 8 ሰዓት ላይ የአዲስ አበባ አስተዳደር ካድሬዎቹን በጠራው ስብሰባ ላይ ስለ መልካም አስተዳደር አወያየ። በስብሰባው በመንግስት ቤት ተቀምጠው መንግስት እየተቃወሙ ያሉትን ዜጎች ከቤት የሚያስወጣ አቅጣጫ ተቀምጧል። አሁን ወደ ዜናዎቹ ዝርዝር እናልፋለን። ትናንት ጁማ በተለያዩ የሀገራችን ከተሞች ተቃውሞዎች ተደረጉ። ተቃውሞዎቹ ድምጽ በማሰማት በዝምታ በዱዓና መስጂዶችን ባዶ በማድረግ እንደነበሩ ለማወቅ ተችሏል። በኦሮሚያ ክልል ሻሸመኔ ከተማ በተለምዶ ሻሸመኔ 04 ኢብኑል ቀዩም መስጂድ ህዝበ ሙስሊሙ ተቃውሞውን በተክቢራ ሌሎች መፈክሮችን በማሰማት ተቃውሞውን ገልጿል። በመንግስት የተዘጋጀው ጂሃዳዊ ሐረካት ዘጋቢ ፊልም ያስቆጣቸው እጅግ በርካታ የሻሸመኔ ነዋሪዎች ከጁማ ሶላት በኋላ ተቃውሟቸውን በተክቢራ የጀመሩ ሲሆን በመቀጠልም ድምጻችን ይሰማ እኛ አቡበከር ነን አሸባሪዎች አይደለንም፣ የታሰሩት ተወካዮቻችን ናቸው፣ ኮሚቴዎቻችን ታማኞች ናቸው፣ መብታችን እስኪከበር ተቃውሞውን አይቆምም ሲሉ ተደምጠዋል። የሻሸመኔው ግዙፉ ተቃውሞ በሰላም መጠናቀቁን ከስፍራው የደረሰን ዘገባ ያመለክታል። በሌላ በኩል እስከዛሬ ብዙም የጎላ ተቃውሞ ያልተደረገባት አጋሮ ከተማ ትናንት ተቃውሞ አስተናግዳለች። የአጋሩ ሙስሊሞች ከሶላት በኋላ በዝምታና እጅ ለእጅ በመያያዝ አንድነታቸውን ከማሳየታቸውን በላይ በሙስሊሙ ላይ እየተፈጸመ ያለውን ጭቆናና የመብት ጥሰት ተቃውመዋል። በቦታው የነበረ አንድ ወጣት ለፍትህ ሬዲዮ እንደገለጸው ከጁማ ሶላት በፊት ኢማሙ ስለ አንድነት ያደረጉት ንግግር በህዝቡ ውስጥ መነቃቃት እንደፈጠረ ገልጾ ከዚህ በኋላ በአላህ ፍቃድ የሚደርስባቸውን ጭቆና በተቀናጀ መልኩ በሰላም በሰላማዊ መንገድ ተቃውሟቸው እንደሚቀጥሉ አረጋግጧል። በሌላ በኩል በምዕራብ አርሲ ዞን ዶዶላና አካባቢዋ ካሉ አስራ አንድ ወረዳዎች መካከል በዘጠኝ ወረዳዎች የዛሬ ሳምንት ጁማና ትናንት ጁማ ቁጣና እልህ የተንጸባረቀበት ተቃውሞ ተካሂዷል። በወረዳዎቹ ውስጥ ካሉት መቶ አስራ አራት መስጂዶች መካከል በሀምሳ አራቱ ተቃውሞዎች ተደርገውባቸዋል። ትናንት በተለይም ዶዶላ በሚገኘው ሀምዛ መስጂድ እንዳለፈው ሳምንት ሁሉ ከፍተኛ የሆነ ተቃውሞ የተሰማ ሲሆን ህዝቡ በተቃውሞ ላይ ከተክቢራ በተጨማሪ ድምጻችን ይሰማ የኢቲቪ ውሸት በቃን፣ ሀሰተኛ ድራማ ተቃውሞችን አያቆምም፣ ኮሚቴው ይፈታ፣ ጥያቄዎቻችን ይመለሱና መሰል መፈክሮችን አሰምተዋል። ሙስሊሙ ተቃውሞን በሰላም ካጠናቀቀ በኋላ በሰላም ወደ የአካባቢው ተመልሷል። በተያያዘ የተቃውሞ ዜና ትናንት በደሴ ሸዋበር መስጂድ ሊደረግ ታስቦ የነበረው ከፍተኛ ተቃውሞ ወደ ሌሎች መስጊዶች መዛወሩን ተከትሎ በአሬራ በሸ መሐመድ ጌታና በጦልሐ መስጊዶች በከፍተኛ ቁጥር ያለው ሙስሊም ህብረተሰብ የድዋ ተቃውሞ አካሂዷል። ትናንት ጁማ መንግስት በሸዋበር መስጊድ ሙስሊሙ ሰላማዊ ሰጋጅ ላይ ከፍተኛ ጥቃት ለመፈጸም በማቀድ ከፍተኛ የትጥቅና የአፈሳ መኪኖች ዝግጅት ሲያደርግ የቆየ ቢሆንም እቅዱ ሳይሳካ ሸዋበር መስጊድ ሆኖ ውሏል። ወደ ተጠቀሱት መስጂዶች በመሄድም በዱአ የተቃውሞውን አሰምተዋል። በአዲስ አበባም እንደዚሁ ህዝቡ በአዲስ አበባም እንደዚሁ ህዝቡ አንዋር መስጂድን ባዶ በማድረግና በየአካባቢው መስጊድ ተቃውሞውን ገልጿል። ትናንት ጥቂት ሰዎች በሰገዱበት አንዋር መስጂድ ከጁማ በፊት ኢማሙ ሸህ ብሓ ህዝበ ሙስሊሙ መንግስት በሙስሊሙ ላይ የሚደርሰውን ጭቆናና በደል፣ መስጂድ ነጠቃ፣ የሰላት ክልከላዎችን እያየም ቢሆን ተቃውሞ ማድረግ እንደሌለበት ተናግረዋል። ኢማሙ አይናቸውን በጨው አጥበው ስለሚሰቃዩት ስለሚገደሉትና ሰላት ጭምር ስለሚከለከሉት ሙስሊሞች ምንም ሳይጨነቁ መንግስት ላይ ስለሚደረገው ሰላማዊ ተቃውሞ ግን ከልባቸው ማዘናቸውን ገልጸዋል። እናቶች እህቶችና ወንድሞች እንዲሁም ወጣቶች ተቃውሞ እንዳታሰሙ ብለዋል። መንግስት እንደሚለው ሁሉ ኢማሙም የሙስሊሙን የመብት ጥያቄ ፖለቲካዊ ካባ በማልበስ ከኢትዮጵያውያን ሙስሊሞች የሃይማኖት መብት ጥያቄ ጋር ምንም ግንኙነት የሌለውን የሶሪያን እርስ በርስ ግጭት በማንሳት የመንግስትን ፕሮፓጋንዳ በየመስጂዱ እንጸባርቀዋል። ኢማሙ ተቃዋሚዎቹ መንግስት ያላደረገውን ነው የሚያወሩት፣ በመንግስት ላይ የሚባለው ሁሉ ጥቁር ግድግዳ ነጭ የመቀባት ያህል ሀሰት ነው ሲሉ ንግግራቸውን አጠናቀዋል። ባንዋር መስጂድ የነበሩና የሸጡ ሀዲስ ኩር ያዳመጡ አንድ ሙስሊም ኢማሙ የሚያደርገው ንግግር ከአንድ ሙስሊምና ኢማም የሚጠበቅ ባይሆንም የሱን ንግግር ቦታም የሰጠው ሰው አልነበረም። መቼም ጤንነቱ ከሚያጠራጥር ሰውና በሱስ ከደነዘዘ ሰው ምን ትጠብቃለህ ካሉ በኋላ ስለ ሶሪያ እርስ በርስ ጦርነት ያነሱትም ቢሆን ሙስሊሙን አይመለከተውም። ሙስሊሙ እየጠየቀ ያለው በሰላማዊ መንገድ ፍትሃዊና ህገ መንግስታዊ የመብት ጥያቄ ነው። ሁከትና ብጥብጥ ማስነሳት የሚፈልገው የሀገር ሰላም የማያሳስበው መንግስት ነው ብለዋል። በተያያዘ ዜና ትናንት ጁማ በአንዋር መስጂድ የጁማ ሶላት ተጠናቆ ሰው ሲበተን አንድ ሰው ወረቀት ሲበትን እንደነበር ታይቷል። ሰው ባዶ መሆኑን ያየው ይህ ሰው ከፌስታል ውስጥ ወረቀት አውጥቶ በመበተን በፍጥነት ወደ ሸጦሃ ቢሮ ሲገባ ታይቷል። የአይን እማኞች ለፍትህ እንደገለጹት ወረቀቱን አንስተው ሲያስ የአይን ማኞች ለፍትህ እንደገለጹት ወረቀቱን አንስተው ሲያነቡት መስጂዶቻችን የኢባዳ ቦታዎች እንጂ የጥቂት አክራሪዎች መፈንጫ አይደለም በሚል እንደነበረ ገልጸዋል። ፍትህ ሬዲዮ ይህንን የመንግስት ሴራ በሰበር ዜናዋ መግለጿ ይታወሳል። ኢትዮጵያውያን ሙስሊሞች ሐሙስ ምሽት በሪያድ ከተማ ታላቅ የተባለውን የሰደቃና የአንድነት ፕሮግራም አደረጉ። ሙስሊሞች በሰደቃው ፕሮግራም ለመገኘት ከሳውዲ አረቢያ የተለያዩ ከተሞች ጭምር ረጅም ጉዞ አድርገዋል። ሐሙስ የካቲት 6 2005 ምሽት ላይ የተጀመረው ፕሮግራም እጅግ በደመቀ ሁኔታ ቀጥሎ እስከ ሌሊቱ ስምንት ሰዓት ድረስ የቆየ እንደነበር በፕሮግራሙ ላይ የነበሩ ተሳትፎች ገልጸዋል። የሰላም ተምሳሌቶቹ የኮሚቴዎቻችን ያለምንም ጥፋት በእስር ላይ መሆናቸው ሳያንስና ጉዳያቸው በፍርድ ሂደት ላይ መሆኑ እየታወቀ መንግስት ህግን በመጣስ ጂሃዳዊ ሀረካትን በኢቲቪ መልቀቁ ለሰደቃው መዘጋጀት ትልቅ ምክንያት እንደሆነም ለማወቅ ተችሏል። በዚህ ደማቅና ስኬታማ በሆነው ልዩ የሰደቃና አንድነት ፕሮግራም የተለያዩ ዝግጅቶች የተደረጉ ሲሆን ህዝበ ሙስሊሙ ለሀገሩ ልማት መቼም ቢሆን ወደኋላ እንደማይል ሆኖም ግን ከልማት በፊት ዜጎች መሰረታዊ መብቶቻቸው ሊከበሩ ሊከበሩና ሊረጋገጡ እንደሚገባ ገልጸዋል ልማትና የህዝቦች መብት መከበር የማይነጣጠሉ ጉዳዮች እንደሆኑ ግልጽ ያደረጉት የሰደቃው ተካፋዮች አባይን በገንዘብ ብቻ ሳይሆን በደማችን ጭምር እንገነባዋለን፣ ከዚያ በፊት ግን የዜግነትና የሃይማኖት መብታችን ይከበር ብለዋል። በዚህ በአጭር ጊዜ ድንቅ የማስተባበር ስራ በታየበትና ስኬታማ ሆኖ በተጠናቀቀው የሰደቃና የአንድነት ፕሮግራም ላይ በአስር ሺዎች የሚቆጠሩ ሙስሊሞች በሳውዲ ከሚገኙ የተለያዩ ከተሞች ከአረብ ሀገራት ከአፍሪካና ከሌሎችም ሀገራት ጭምር ተጉዘው እንደተገኙ ተገልጿል። ፕሮግራሙንም በሀገር ውስጥ ከሀገር ውጭ ውጭ ያሉ ሙስሊሞችና ሙስሊም ያልሆኑ ኢትዮጵያውያን በቀጥታ በኢንተርኔት እንደተከታተሉት የፍትህ ሬዲዮ ዘጋቢ የላከልን ዘገባ ያስረዳል። በዳኞች ላይ የስራ መደራረብ ምክንያት በሚል የኮሚቴዎቻችን የፍርድ ሂደት ለአስር ቀናት መቋረጡ ተገለጸ። የፍርድ ቤት ምንጮች ግን የፍርድ ሂደቱ የተቋረጠው አቃቤ ሕግ ምስክሮች ስላለቁበት ጊዜ ለመስጠት ነው ብለዋል። ፍርድ ቤቱ አቃቤ ሕግ በሐሰት እንዲመሰክሩለት ያሰለጠናቸውን 197 ሐሰተኛ ምስክሮች ለአስር ተከታታይ ቀናት ለማድመጥ ከዚህ ቀደም ውሳኔ ሰጥቶ መደመጥ የጀመሩ መሆኑ የሚታወቅ ሲሆን እስካሁን ከ16 ቀናት በላይ በተካሄደ ችሎት ማዳመጥ የተቻለው 33 ምስክሮችን ብቻ ነው። አቃቤ ሕግ ያዘጋጃቸው ብዙዎቹ ምስክሮች በሐሰት ለመመስከር ፈቃደኛ ሳይሆኑ መቅረታቸውና ጥቂት የማይባሉትም ሸሽተው በመጥፋታቸው አቃቤ ሕግ አሁንም ምስክሮች እንዳለቁበት ተሰምቷል። ፍርድ ቤቱ ይህንን የአቃቤ ሕግ ችግር ለመፍ መፍታትና አቃቤ ህግ ሌሎች ምስክሮችን እስኪያዘጋጅና እስኪያሰለጥን ድረስ በዳኞች ስራ መደራረብ ምክንያት በሚል ሰበብ በመጥቀስ ችሎቱ ለአስር ቀናት እንዲቋረጥ ተደርጓል። አሁን ባለው የፍርድ ስርዓት መሪዎቻችን ፍትሐዊ ውሳኔ ሊያገኙ እንደማይችሉ የሚጠቁሙ መሰላሻ አጥሮች ተደጋግሞ እየታዩ ሲሆን በችሎቱ ውስጥም በአቃቤ ሕግና ዳኞች መሀል ይህ ነው ሊባል የሚችል ልዩነት ሁሉ እየጠፋ ነው ተብሏል። ኮሚቴዎቻችን ባለፈው ሳምንት በነበረው ችሎት የጂሃዳዊ ሀረካት ዘጋቢ ፊልምን መታየት ተከትሎ ለፍርድ ቤቱ አቤቱታ ማቅረባቸው የሚታወስ ሲሆን ብዙዎቹ የህሊና እስረኞችን በፍርድ ቤቱ አሰራር ላይ ቅሬታ እንዳላቸው ገልጸው ነበር። ፊልሙ በወቅቱ በኢቲቪ እንዳይተላለፍ ከታ ካገደ በኋላ መንግስት በራሱ ህጉን በመጣስ ፊልሙን ያስተላለፈው ሲሆን ፍርድ ቤቱም ይህ ነው የሚባል ተቃውሞ ሳያደርግ አድበስብሶ ለማለፍ መሞከሩና ውሳኔው ያለበት ሁኔታ አለመታወቁ አሳዛኝ ክስተት ነበር። ኡስታዝ አቡበከርም በቀዳሚነት ኮሚቴዎቹ የተሰበሰቡትንና የጠየቁት የእምነት ነጻነት መሆኑን ይህንን ህገ መንግስታዊ መብት መጠየቅ እንደ ወንጀል ተቆጥሮ መከሰሳቸው አግባብ እንዳልሆነ በማንሳት የፍርድ ቤቱ ስራ አልገባንም፣ ለምን ትዕዛዝ መድረስ አለመድረሱን ለማረጋገጥ እንኳ አልፈለገም። በግልጽ ህዝብ ሁሉ እንዳወቀው ትዕዛዙ የኢቲቪ መዝገብ ቤት ደርሶ ተመልሶ በከፍተኛ ፍርድ ቤት ትዕዛዝ ነው መልሶ ወጪ የሆነው። በማዕከላዊ እስር ቤት የሰቆቃ ተግባር የፈጸሙብን ሰዎች የሰሩት ወንጀል ምንም ሳይሰማቸው አሁንም በፍርድ ቤት እኛን ወንጀለኛ ለማስባል ከህግ ውጪ ምስክሮችን እያስፈራሩ የሐሰት ምስክርነትን ሲያስመሰክሩ ፍርድ ቤቱ ነጻ ሆኖ ይታዘባል ብለን ዝም ብለናል። አሁን ግን በህዝብ ፊት ኢቲቪ ወንጀለኛ መሆናችንን አውጇል። ከአሁን በኋላ ከፍርድ ቤቱ የምንጠብቀው ነገር ምንድን ነው? ፍርድ ቤቱ ከዚህ በኋላ ምን ይሰራል? ውሳኔ እንደሆነ ከባለስልጣናት ወርዶ በኢቲቪ በኩል ተወስኖብናል ብሎ ንግግር ያደ ያደረገ ሲሆን አህመዲን ጀበልን በበኩሉ የፍርድ ቤቱ ትዕዛዝ ኢቲቪ የደረሰው 11 ሰዓት ላይ ነው። ከዚህ ሰዓት በኋላ የትኛውም የኢትዮጵያ ፍርድ ቤት አዲስ ጉዳይ ተቀብሎ አጣርቶ እግድ ሊሰጥ አይችልም። ትዕዛዙ ይግባኝ ተብሎበታል ቢባል እንኳን ይግባኙ ሊሆን የሚችለው ጠዋት ላይ ነው። ኢቲቪ የፍርድ ቤቱን የእግድ ትዕዛዝ በምሽት ጥሶ ዶክመንታሪውን ማቅረቡ እንዴት አያስጠይቀውም በሚል ጥያቄ አቅርቦ ነበር። ፍርድ ቤቱ ግን ስለነዚህና መሰል ኮሚቴዎቻችን ቅሬታዎች ምንም አይነት ምላሽ መስጠት አለመፈለጉ ምንጮች ጠቁመዋል። መንግስት ጁማ ታህሳስ 26 ቀን 2005 በሐረር ከተማ በሰላማዊ ተቃዋሚዎች ላይ በፈጸመው ጭፍጨፋ ወቅት ከታሰሩት መካከል 11 ሰዎች ቢለቅም ባልተፈቱት ላይ ካልመሰከራችሁ እያላቸው እንደሆነ የሐረር ነዋሪዎች ገለጹ። ታህሳስ 26 2005 የሐረር ሙስሊሞች በሰላማዊ መንገድ ተቃውሟቸውን እያሰሙ ባለበት ወቅት የመንግስት ተቃዋሚዎች መስጂዱን ጥሰው በመግባት በሰላማዊ ተቃዋሚዎች ላይ ቃታቸውን መሳባቸውን ተከትሎ ለሰው ህይወት መጥፋትና መጎዳት እንዲሁም ለብዙዎች መታሰር ምክንያት እንደሆነ የሚታወስ ነው። መንግስት ራሱ በፈጸመው ወንጀል በርካታ አመፅዋን በእስር ቤት አጉሮ ያለ ምስክር ፍርድ ቤት ቢያመላልስም ማስፈረድ ባለመቻሉ የዛሬ ሳምንት አካባቢ ግን 11 ሰዎችን ከእስር ከለቀቀ በኋላ ተመልሶ ባልተፈቱት ላይ እንዲመሰክሩ እያስገደዳቸው እንደሆነ ለማወቅ ተችሏል። እስካሁን ድረስም መስክሩ የተባሉት ሰዎች ለመመስከር እንዳልወሰኑና የሚመጣባቸውንም ለመቀበል እንደተዘጋጁ የሀረር ምንጮቻችን ገልጸዋል። በተያያዘ ዜና ከደሴ 350 ኪሎ ሜትር ርቀት ላይ በምትገኘው በምዕራብ ወሎ ወግዲ ከተማ መስጂዶቻቸው ለአህባሽ ኢማሞች መሰጠታቸውን በመቃወም ትናንት ጁማ ከፍተኛ ተቃውሞ ሙከራዎች መደረጋቸው ተገለጸ። የወግዲ ሙስሊሞች ትናንት ጁማ ከሰላት በኋላ ተክቢራዎችን በማሰማት መስጂዶቻቸው በመንግስት ሰዎች እየተነጠቁ ለአህባሾች መስጠታቸው እንደተቃወሙ ምንጮቻችን ለፍትህ ሬዲዮ ገልጸዋል። ትናንት ጁማ ከቀኑ ስምንት ሰዓት ላይ የአዲስ አበባ አስተዳደር ካድሬዎቹን በጠራው ስብሰባ ላይ ስለ መልካም አስተዳደር አወያየ። ከየወረዳው ከአምስት እስከ አስር የሚጠጉ ካድሬዎችና ከመንግስት ከተለያዩ መዋቅሮች በተገኙ ተሰብሳቢዎች መካከል በተደረገው ስብሰባ ስለ መልካም አስተዳደር ሰፊ ውይይት ተካሂዷል። በስብሰባውም ብዙሃኑ ካድሬዎች መልካም አስተዳደር የሚባለው ቋንቋ ፍች እስኪጠፋቸው ድረስ ህዝብ እያለቀሰ እንደሆነ አመልክተዋል። ለመሆኑ ፖሊስና አቃቤ ህጎች፣ ፍርድ ቤቶች ምን ምን እየሰሩ ነው ሲሉ የጠየቁት ካድሬዎቹ ህዝቡ የሚያገኘው እታች ያለውን ካድሬዎች በመሆኑ የሚያፈጥብን እኛ ላይ ነው ሲሉ ምሬታቸውን አሰምተዋል። ሙስናንም በተመለከተ እጅግ አደገኛ ሁኔታ ላይ እንደደረሰና ለመልካም አስተዳደር እንቅፋት ከሆኑት ውስጥ አንዱ እንደሆነ ተነስቷል። ስብሰባውን ሲመሩ የነበሩት የአዲስ አበባ ከተማ አስተዳደር ኃላፊዎች ግን ካድሬዎቹ ላይ ሲያላግጡ ታይተዋል። እንደተለመደው ይታረማል ከማለት በስተቀር ይህ ነው የሚል ምላሽና የመፍትሄ አቅጣጫ ሳያስቀምጡ አርፈዋቸዋል። ከዚያ ይልቅ ከምርጫው በኋላ ከዚያ ይልቅ ከምርጫው በኋላ በመንግስት ቤት ተቀምጠው ኪራይ የሚሰበስቡ ዜጎች ላይ እንዴት አይነት የማያዳግም እርምጃ እንደሚወስዱና ኮንዶሚኒየም የደረሳቸው ልጆች ከወላጆቻቸው ጋር በመንግስት ቤት እየኖሩ ከነበረ የመንግስት ቤቱ በወላጆቻቸው ስም ቢሆን እንኳን ኮንዶሚኒየም የደረሳቸው ልጆች ወላጆቻቸውን ይዘው ከመንግስት ቤት እንዲወጡ የሚያስገድድ መመሪያ ለማውጣት እንደተዘጋጁ አቅጣጫ አስቀምጠዋል። በመንግስት ቤት ተቀምጠው መንግስትን የሚቃወሙ በርካታ ሰዎች ስላሉ እነሱን ማግኘት የምንችለው ይህን መመሪያ በማውጣት ነው ሲሉ ለተሰብሳቢው ካድሬዎች ተናግረዋል። መንግስት ይህን ጉዳይ በትኩረት እያጤነው እንደሆነ ከመድረክ ተገልጿል። ከስብሰባ በኋላ አብዛኛዎቹ ካድሬዎች እኛ ከህዝብ እንዴት እንታረቅ የሚል መፍትሄ አቅጣጫ እንጠብቃለን ከስብሰባው በኋላ አብዛኛዎቹ ካድሬዎች እኛ ከህዝብ እንዴት እንታረቅ የሚል የመፍትሄ አቅጣጫ እንጠብቃለን፣ እነሱ ደግሞ የበለጠ በህዝብ ዘንድ ጥላቻ የሚፈጥርብንን መፍትሄ ነድፈው ጨርሰዋል። እነሱ ምን አለባቸው ሲሉ አጉረምርመዋል። የመንግስት ኃላፊዎች በመጅሊስ ሰዎች ተስፋ ቆርጠዋል። ስብሰባ ረግጠው መውጣት ጀምረዋል። አቶ አባይ ፀሐዬ ለአመራሮች የሰጡትን ስልጠና ቅጅ በፍትህ ሬዲዮ ሪፖርተሮች እጅ ገብቷል። ኢንሻአላህ በቅርቡ ይፋ እናደርገዋለን። የአዲስ አበባው ፍትህ ቢሮ ምክትል ኃላፊ ኮማንደር መኮንን አሻግሬ ከመጅልሶች ጋር ሲያደርጉት የነበረው ስብሰባ አቋርጠው ወጡ። ሐሙስ የካቲት ሰባት ቀን ሁለት ሺ አምስት ዶክተር አህመድና ኮማንደር መኮንን ከመጅልሶች ጋር የሚያደርገውን ስብሰባ እየመሩ እያለ በድንገት ኮማንደር አሻግሬ ስብሰባውን እናንተ ምሩት ብለው አቋርጠው ወጥተዋል። ስብሰባውን ለብቻቸው ለመምራት የተገደዱት የህገ ወጡ የአዲስ አበባው መጅልስ ፕሬዝዳንት ዶክተር አህመድ ያለፈው ጁማ ተቃውሞ ላይ ተውጠናል፣ ሁሉም አካሎች በእኛ ተስፋ ቆርጠዋል ሲሉ ተደምጠዋል። እንደ ጁኔዲን ሳዶ እስክተፋ አልጠብቅም በሚል የሚፍጨረጨረው የአራዳ ክፍለ ከተማው አቶ ሙሐጅርም አልተዋጥንም፣ የተዋጥነው በሙስሊሞች ሳይሆን በጅሃዳዊ ሀረካት ፊልም የተበሳጩ የክፍለ ሀገር ሰዎች ነው ሲሉ የጅል አስተያየት ሰጥተዋል። አቶ ሙሐጅርና የቦሌ ክፍለ ከተማ የአህባሹ መጅልስ ተወካይ መንግስት ለምንድን ነው እርምጃ የማይወስደው ሲሉ ጠይቀዋል። ሌላው በዚህ ስብሰባ ላይ የተነሳው ነጥብ ደግሞ እንዴት አድርገን ይህን ተቃውሞ ማደናቀፍ እንችላለን የሚል ሲሆን ከተሰጡት መፍትሄ መካከል በሚቀጥለው ተቃውሞ ከአስሩ ክፍለ ከተሞች ውስጥ የስድስቱ ክፍለ ከተሞች የአህባሽ አባላትና ተላላኪዎችን በአኗር መስጂድ ውስጥ እንዲሰግዱ በማድረግ ቀሪዎቹን የአራት ክፍለ ከተሞች ደግሞ ከግቢ ውጭ እንዲሰግዱ በማድረግ መለያየት መቻል አለብን የሚል የህፃን ልጅ የሆነ መፍትሄ አስቀምጠዋል። ለእነዚህ አዋኪዎችም የቀን አበል አስራ አምስት ብር እንዲመደብላቸው ከስምምነት ተደርሷል። ምክንያቱ ደግሞ በጀት የለንም የሚል እንደሆነ የውስጥ ምንጮች አጋልጠዋል። ይህን ጉዳይ ሲታዘቡ የነበሩ አንድ ግለሰብ ከዚህ በፊት ዲናቸውን የሚሸጡ በመቶ ብር አበል ነበር። አሁን ደግሞ ወደ አስራ አምስት ብር አወረዱ። ትንሽ ቆይተው ደግሞ በነጻ ያገለግላሉ። በመጨረሻ ግን ኢንሻላህ ራሳቸው አታስፈልጉም ይባላሉ ሲሉ ተሳልቀውባቸዋል። ይህ በእንዲህ እንዳለ የኢህአዴግ ባለስልጣናት በመጅልስ ሰዎች ተስፋ መቁረጣቸው ተገለጸ። ምንም እንኳን የመጅልስ ሰዎች ራሳቸውን ለመንግስት ሰዎች ዝቅ ቢያደርጉም የመንግስት ሰዎች ግን በመጅልስ አባላት አልተደሰቱም። ይህ ሁሉ ገንዘብ እየተለቀቀላቸው ህዝቡን ወደ ራሳቸው ሊያመጡ አልቻሉም በማለት እንዳማረሯቸው አንድ የፍትህ ሬዲዮ ውስጥ ምንጭ አጋልጧል። አድማጮቻችን አቶ አባይ ጸሐዬ ለአመራሮች የሰጡትን ስልጠና ቅጅ በፍትህ ሬዲዮ እጅ ስለገባ በቅርቡ ይፋ የምናደርገው መሆኑን እንገልጻል። አድማጮቻችን ለዛሬ የያዝናችሁ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ሃይማኖቴ ክብሬ ሰላት ነው ሕይወቴ፣ አልደራደርም ቢገፈፍም መብቴ ትምህርቱ ቢቀርም እስላም ነው ሕይወቴ። እኛ እኮ ሙስሊም ነን ምንም የማይደንቀን ከፍጡራን በፊት አላህን ያስቀደምን። እጃበት አድርጉ ሰላት አትስገዱ፣ ስልጣንን ተጠቅመው ሙስሊም ማስገደዱ የፈተና ሰሞን ከትምህርት ማገዱ አድማጮቻችን እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። በኮሚቴዎቻችን ላይ እየተደረገ ያለው የሐሰት ምስክር እንደቀጠለ ነው። በዝግ እየታየ የሚካሄደው የመሪዎቻችንና የሌሎች ወንድሞቻችን የፍርድ ሂደት ለአስር ቀናት ያክል እንዲቋረጥ መደረጉ ይታወቃል። አቃቤ ህግ ያዘጋጃቸው ብዙዎች ምስክሮች በሐሰት ለመመስከር ፍቃደኛ ሳይሆኑ በመቅረታቸውና ጥቂት የማይባሉትም ሸሽተው በመጥፋታቸው አቃቤ ሕግ አሁን ምስክሮች እንዳለቁበት ተሰምቷል። ፍርድ ቤቱ ይህንን የአቃቤ ሕግ ችግር ለመፍታትና አቃቤ ሕግ ሌሎች ምስክሮችን እስኪያዘጋጅና እስኪያሰለጥን ድረስ በዳኞች ስራ መደራረብ ምክንያት የሚል ሰበብ በመጥቀስ ችሎቱ ለአስር ቀናት እንዲቋረጥ ተደርጓል። አሁን ባለው የፍርድ ስርዓት መሪዎቻችን ፍትሃዊ ውሳኔ ሊያገኙ እንደማይችሉ የሚጠቁሙ መሰል አሻጥሮች ተደጋግመው እየታዩ ሲሆን በችሎት ሰዓትም ውስጥ በአቃቤ ህግና ዳኞች መሃል ይህ ነው ሊባል የሚችል ልዩነት ሁሉ እየጠፋ መጥቷል። ኡስታዝ አቡበከር ፍርድ ቤቱ ከዚህ በኋላ ምን ይሰራል ውሳኔ እንደሆነ ከባለስልጣናት ወርዶ በኢቲቪ በኩል ተወስኖብናል ማለቱን ባለፈው ሳምንት መዘገባችን ይታወቃል። አሁን የምናቀርብላችሁ ከፍትህ ስርዓቱ ላይ እምነት እንደሌለንና ከፍርድ ቤቱ ፍትህ መጠበቅ በመርፌ ቀዳዳ ግመል ከመሽሎክ የበለጠ ከባድ ነው። በዚህ ላይ ያዘጋጀነው ጽሑፍ አለ እንደሚከተለው ይቀርባል። ፍርድ ቤቱ ላይ እምነት የለንም። በማዕከላዊ እስር ቤት የሰቆቃ ተግባር የፈጸሙብን ሰዎች የሰሩት ወንጀል ምንም ሳይመስላቸው አሁን በፍርድ ቤት እኛን ወንጀለኛ ለማስባል ከሕግ ውጭ ምስክሮችን እያስፈራሩ የሐሰት ምስክርነት ሲያስመሰክሩ ፍርድ ቤቱ ነጻ ሆኖ ታዝቧል ብለን ዝም ብለናል። አሁን ግን በሕዝብ ፊት የቲቪ ወንጀለኛ መሆናችንን አውጇል። ካሁን በኋላ ከፍርድ ቤት የምንጠብቀው ነገር ምንድን ነው? ፍርድ ቤቱ ከዚህስ በኋላ ምን ይሰራል? ውሳኔ እንደሆነ ከባለስልጣናት ወርዶ በኢቲቪ በኩል ተወስኗል። ይህ ንግግር ባለፈው ሳምንት ተሰይሞ በነበረው የመሪዎቻችን ችሎት ላይ የኮሚቴው ሰብሳቢ ኡስታዝ አቡበከር አህመድ ለችሎቱ የተናገረው ነው። አሚራችን ኡስታዝ አቡበከር ጠየቀ፣ ፍርድ ቤቱ ከዚህ በኋላ ምን ይሰራል? የአቡበከር ጥያቄ ተገቢና ትክክለኛ ጥያቄ ነው። ከዚህ በኋላ ይህ ፍርድ ቤት ምንም አይጠቅምም፣ ምንም ከነሱም አይጠበቅም። ይህንን ለማለት ዘወር ብሎ የፍርድ ቤቱን የጥቂት ወራት አሰራሩን ብቻ መመልከት በቂ ነው። በዚህ ጥቂት ወራት ባሳለፍነው የመሪዎቻችን የፍርድ ሂደት ሁለት መሰረታዊ ነገሮችን መገንዘብ እንችላለን። አንድ፣ ፍርድ ቤቱ ከፖለቲካ ወገንተኝነት የጸዳ ለመሆኑን፣ ሁለተኛ ደግሞ ፍርድ ቤቱ ለመሪዎቻችን አዎንታዊነት ያለው ውሳኔ ቢሰጥ እንኳን የፍርድ ቤቱን ውሳኔ ተቀብሎ ሊያስፈጽም የሚችል አስፈጻሚ አካል የለም። ይህን እውነታ በተወሰኑ ምሳሌዎች ለአድማጮች ማሳየት ይቻላል። ኮሚቴዎቻችን በህገ ወጥ መንገድ ከተያዙና ሲያዙም ድብደባ ከተፈጸመባቸው ጥቂት ቀናት በኋላ አራዳ ጊዮርጊስ ፍርድ ቤት ለመጀመሪያ ቀጠሮ ተገኝተው ነበር። በዚያ ቀጠሯቸው ወቅት ፖሊስ ይዛቸው አላግባብ ድብደባ እንደፈጸመባቸውና ከተያዙም ጀምሮ ከቤተሰብ ጋር መገናኘት እንዳልቻሉ ለዳኞች ገለጹ። ዳኞች አዎ ከቤተሰብ ጋር መገናኘት አትችሉም እንዳይሉ ህጉ ፊት ለፊታቸው ተቀምጧልና ሊክዱት አልቻሉም። እናም ከቤተሰብ ጋር እንዲገናኙ ፍቀዱላቸው እንጂ የሚል ቀጭን ትዕዛዝ ሰጡ። ድብደባውን አስመልክቶ ማለት የቻሉትን አትደብድቧቸው የሚል ብቻ ነበር። ሆኖም ኮሚቴዎቻችን ወደ ማዕከላዊ ተመልሰው የግፍ ህይወት መቁጠሩን ጀመሩ። የፍርድ ቤቱ አትደብድቧቸውም ሆነ በሰብ እንዲጎበኛቸው ፍቀዱ ውሳኔ ሳይፈጸም ቀረ። ከቤተሰብ ጋር የማይታሰብ ሆነ። ዱላና ጡጫውን በረታ። ዳኞች ወሰኑ፣ ፖሊስ ግን አልፈጸመውም። አሳሳቢው ግን ይህ ሁኔታ አልነበረም። በቀጣዩ ቀጠሮ ጋዜጠኛ የሱፍ ጌታቸው ፍርድ ቤት ሲቀርብ ዱላ በዛብኝ ብሎ ለዳኞች አቤት አለ። ዳኛውም እንደ ቀዳሚው ጊዜ አትደብድቡት እንጂ ብሎ ትእዛዝ አስተላለፈ። ጉድ የመጣው ኋላ ላይ ነበር። የሱፍ ከዱላ ያስጥለኛል ብሎ ያቀረበው አቤቱታ ለየለት። መደብደቢያ ምክንያት ሆኖ ቁጭ አለ። የሱፍ ፍርድ ቤት ብትናገር ምን ታመጣለህ? ህጉ እንደሆነ በእጃችን ነው እያሉ ከፉኛ ደበደቡት። ይህንን የተመለከተው ፍርድ ቤት ፍትሐዊ የሚባል ውሳኔ ቢሰጥ እንኳን ውሳኔውን ሊያስፈጽም የሚፈቅድ አስፈጻሚ አካል የለም። ኮሚቴዎቻችንም ሆኑ ሌሎች ወንድሞቻችን ይህንን ከተመለከቱ በኋላ ፍርድ ቤቱን የሚያዘው ፖሊስ እንጂ ፍርድ ቤቱ ለመሆኑን በመረዳታቸው ተደበደብን የሚል አቤቱታን ድጋሚ ማቅረብ አላስፈልጋቸውም። እየተደበደቡ ፍርድ ቤትም ሲቀርቡ ዝምታን መምረጥ ውሳኔያቸው ነበር። ምክንያቱም የሚሰማ ፍርድ ቤት የለም። ሌላ ምሳሌ ነኝ። ኮሚቴዎቻችን በአዲሱ የጸረ ሽብር ህግ መሰረት የአራት ወራት የምርመራ ጊዜያቸውን ጨርሰው የመጨረሻ ቀጠሮ የተቀጠሩበት ዕለት ፖሊስ ፍርድ ቤት ሳያቀርባቸው ቀረ። በዕለቱ ፍርድ ቤት አልቀረቡም ማለት የምርመራ ጊዜያቸውን ጨርሰዋል፣ ክስ ካልተመሰረተባቸው ወደ መፈታት አለባቸው የሚል ትንታኔ ከሕግ ባለሙያዎች ቀረበ። ሆኖም ፍርድ ቤቱ ይህንን ማስደረግ ሳይችል ቀረ። ኮሚቴዎቻችን ያን ምንም ሕጋዊ መሰረት ለቀናት እስር ላይ ቆይተው መልሶ ክስ ተመሰረተባቸው። ይህኛው ፍርድ ቤትም እንደተለመደው የሸፍጠግ ስራውን ከመስራት በዘለለ ያደረገው ተግባር አልነበረም። ጋዜጠኞች፣ ቤተሰቦች፣ ዲፕሎማቶች ፍርድ ቤት ላይ አኮብክበው በፖሊስ ሲከለከሉ የችሎት ወንበሮች ባዷቸውን ሆኑ። ችሎት ለህዝብ ግልጽ መሆን አለበት የሚለው ህገ መንግስታዊ ድንጋጌ እየታወቀ ዳኞችም ዝም አሉ። ከቤተሰብ ውጪ በልደታ ፍርድ ቤት በር ላይ ሲሰበሰብ የነበረው ህዝብ ለምን እንደመጣ ዳኞችም ያውቃሉ። ግን ካንጋሮ ፍርድ ቤት ከላይ የወለደለት እንጂ የራሱን አይወስንም። ፖለቲከኞቹ ማንም ችሎት አይግባ ስላሉ ማንም ችሎት እንዳይታደም ተከለከለ። የአገራችን የችሎት ድራማ ይኸው ነው፣ በሸፍጥና ድራማ የተሞላ። ልንጠቅሳቸው የምንችላቸው ብዙ መሰል ጉዳዮች ቢኖሩም እስቲ አንድ ምሳሌ እንጨምር። ከሰሞኑ መንግስት ጅሃዳዊ ሐረካት ድራማን ለህዝብ ለማሳየት እንቅስቃሴ ሲያደርግ የኮሚቴዎቻችን ጠበቆች የህግ ጥያቄ አቀረቡ። የፍርድ ቤቱ ዳኞች ከተሰጣቸው script ወጥተው ድራማውን አገዱት። የእግዱ ወረቀት ተዘጋጅቶ ማህተምና ሁሉም ነገር አሟልቶ ከ11 ሰዓት በፊት ደብዳቤው ኢቲቪ ደረሰ። ደብዳቤው በትክክል መድረሱን እንዲያረጋግጡም ሁለት ጠበቆች የደብዳቤውን ጭራ እየተከተሉ ኢቲቪ ደረሱ። ደብዳቤው ኢቲቪ መዝገብ ቤት ተፈርሞ ሲገባም ተመለከቱ። አሁን የፍርድ ቤት ውሳኔ ተሰጥቷል። ውሳኔውም ኢቲቪ ስለደረሰ ፊልሙ አይተላለፍም የሚል በሁሉ ሰው ዘንድ ድምዳሜ ተደረሰ። ግን ጉዱ ሌላ ነበር። ያ ኢቲቪ መዝገብ ቤት የገባው ውሳኔ መልሶ ይምጣልኝ ብሎ ከፍርድ ቤት አዘዙ ተባሉ። ትዕዛዙም ተመዞ ወጣ። ፕሬዝዳንቱ የዛ አይነት ተግባር እንዲፈጽም ይፈቀድላቸው አንዳችም የህግ ከለላ ባይኖርም አደረጉት። ምክንያቱም ባለስልጣናት የሚገዛው እንጂ የህግ አንቀጽ የሚገዛው ህግ በአገሩ የለም። ነገር ግን ከዚህም ከፍቶ የታገለው ድራማ ህግ ተላልፎ ለእይታ ቀረበ። ህጉም በሁሉም ምስክርነት ተጻፈ። አሳፋሪው ነገር ድራማውን ከታየ በኋላ የመንግስት አፈቀላጤዎች የእግዱን ውሳኔ ስለተሻረ ነው ፊልሙ የታየው ብለው አወሩ። ውሳኔው የታገደው መቼ ነው ሲባል በነጋታው ብለው አረፉት። መንግስት ድራማውን ካስተላለፈ በኋላ ድራማው እንዳይታገድ የታገደበትም እግድ በነጋታው ይግባኝ አልኩበት እያለ የሀገሪቱን የፍትህ ስርዓት የልጅ ጨዋታ አድርጎታል። ፍርድ ቤት ፍትሃዊ ውሳኔ አይሰጥም። ከሰጠም ውሳኔውን የሚያስፈጽመው አስፈጻሚ አካል የለም። ይህ በሆነበት ሁኔታ ኮሚቴዎቻችን ፍትህ ያገኛሉ ብለን ፈጽሞ አናምንም። በሀገሪቱ የፍትህ ስርዓት እንደሌላ እንጂ ለሶስት ቀላል ጥያቄዎችን አንድ አመት ሙሉ አደባባይ አንውልም ነበር። አምነን የመረጥናቸው መሪዎችም ያለ ወንጀላቸው ለሰባት ወራት ያህል በእስር ቤት አይንገላቱም ነበር። ግን በአገራችን የሚታመን የፍትህ ስርዓት ሆነ ሀቀኛ ለሙያው የሚሰራ ፍርድ ቤት የለም። የአገራችን ፍርድ ቤቶች አባት ዳኛ ልጅ ቀማኛ ናቸው። መንግስት መብት ይነጥቃል፣ ፍርድ ቤት ደግሞ መንግስት የነጠቀውን መብት መንግስት የሰራውን ወንጀል ህጋዊ ያደርጋል። በዚህ መሃል መንከራተትም ትርፉ ከድካም ውጪ ትርፍ አያስገኝም። ከመንግስት ካንጋሮ ፍርድ ቤቶች ፍርድን መጠበቅ በመርፌ ቀዳዳ ግመል ከማሾለክ የበለጠ ከባድ ነው። የፍትህ አምላክ አላህ ፍትህን ያስፍንልን። ሃይማኖቴ ክብሬ፣ ሰላት ነው ህይወቴ፣ አልደራደርም ቢገፈፍም መብቴ በሀገራችን ለዲናቸው መከበር ከፍተኛ ተጋድሎ ያደረጉ አንጋፋ አንጸባራቂ አሊሞች ታይተዋል። የሚደርስባቸው ጫና በርትቶባቸው እምቢ ለእምነቴ ብለው ከታገሉት ጀግናው ጠልሃ ጃፈር ዋነኛ ተጠቃሽ ናቸው። በጠልሃ ጃፈር ዘመን ከጨቋኝ ዮሐንስ ጋር ያደሩ ሺዎች ነበሩ እንደ ዛሬዎቹ የመንግስት ሺዎች። እናም ለዛሬ ስለ ጀግናው ጠልሃ ጃፈር የታሪክ ምሁሩ አህመድ ዲን ጀበል የጻፈውን ከንግግሩ ጋር እንዲህ ተሰናድቷል። ወጣቶች ሀጅ አፈር ማን ይወለዳል? ወጣቶች በቁሙ በተጠንቀቅ እስልምናን ከጠላቶች ለመጠቅ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የፍትህ አድማጮች፣ ባለፈው ሳምንት በኢትዮጵያ ሙስሊሞች ላይ የነበረውን ጭቆና የኢትዮጵያ ሙስሊሞች የመጣባቸውን ፈተና እንዴት ችለው እንዳሳለፉ፣ እንዴት መስዋዕትነት እንደከፈሉ አይተን ነበር። ዛሬ አንድ ታላቅ ጀግና ታሪክን ላቀርብላችሁ ወደድኩ። ታሪኩን የጻፈው ጀግና ነው። ጀግናው ስለ ጀግናው ጽፏል። ጀግናው የታሪክ ምሁሩ አህመድ ድንጅብል ስለ ታላቁ መሻይኽ ጦልሃ ጃዕፈር ታሪክ ጽፎ ነበር። እንደ ጦልሃ ጃዕፈር ማን ይወለዳል በሚል ርዕስ። የጦልሃ ጃዕፈር ታሪክ እጅግ አስገራሚና አስደማሚ ነው። ትላንትን የማያውቅ ስለ ዛሬ ምንም አያውቅም የሚለው አህመድዲን እንዲሁ አይደለም። አህመድዲን ጀበል ስለ ጦልሃ ጃዕፈር የተናገረውን አብረን እንሰማለን። ስለ ጦልሃ ጃዕፈር ታሪክ ስንሰማ ራሳችንን እንፈትሽ፣ በሳቸው አይን ራሳችንን እንይ። ጦልሃ ጃፈር ለድናቸው ምን አበርክተዋል? በእሳቸው ዘመን የነበሩት ፈተናዎች አሁን ካለንበት ወቅት ጋር በብዛት በደንብ ይመሳሰላሉ። በጥቅማቸው ያደሩ መሻይኮች በሙስሊሞች ላይ ጫና የሚያበዙ አጼዎች። ይህን ታሪክ እየሰማችሁ የራሳችሁን ቃል ነው። ጦልሃ ጃፈር የሰሩትን ታሪክ እንዲሁ ለመስማት ብቻ ሳይሆን እንደ ጦልሃ ጃፈርም ለመሆን እንደ ጦልሃ ጃፈር ማን ይወለዳል? እንደ ጦልሃ ያሉ እውን ይወለድ ይሆን? እስኪ ታሪኩን እየሰማን ራሳችን እንፈትሽ። በልቁሙ በተጠንቀቅ ለመጠበቅ በኢትዮጵያ ታሪክ ለሃይማኖታቸው ነጻነት ሲሉ ነፍጥ አንስተው ከታገሉት ጀግኖቻችን አንዱ ሼህ ጠልሃ ጃፈር ናቸው። ሼህ ጠልሃ ሙጃሂድ ብቻ ሳይሆኑ የሃይማኖት መምህር፣ ገጣሚ፣ ጸሐፊና አሊም ነበሩ በአስራ በ19ኛው ክፍለ ዘመን ኢስላም በኢትዮጵያ ካፈራቸው ሼኾች ሸሆ ሁለንተናዊ ባህሪ የተላበሱ ብርቅዬ ታጋይ ነበሩ። ለሃይማኖት ጭቆና፣ ለባህል ወረራና ለግፍ አገዛዝ እጅ አልሰጥም ብለው ጅሃድ አውጀዋል። ታሪካቸው በሁሉም መስክ አስደማሚ ነው። ስብዕናቸው ማራኪ፣ አስተሳሰባቸው ምጡቅ ነው። ወልሐ ጃዕፈር የተወለዱት እንደ አውሮፓውያን አቆጣጠር በ1853 ገደማ አሬራ አፍራ በተባለ አካባቢ በአርጎይፋ ነበር። ቤተሰባቸው የተከበረና በድን የታወቀ ሲሆን አያታቸው አባ አስያ ዩሱፍ ቃንቄ ታዋቂ አሊም ነበሩ። ሼህ ጦልሃ እስላምን በሚገባ ከተማሩ በኋላ በዳዕዋና በማስተማር ተሰማሩ። ሼህ ጦልሃ 314 መጽሐፍትን ጽፈዋል። ሼህ ጦልሃ በመማር ማስተማር በርካታ ግዛትን አሳልፈዋል። ካለን ጊዜ አንጻር ይህን የታሪክ ክፍላቸውን እንዲሁ እናልፈዋለን። የጅሃድ ህይወታቸው ሼህ ጦልሃ የአምስት ዓመት ወጣት ሆነው በማስተማር ላይ ሳሉ በአፄ ዮሐንስ አራተኛ አንድ ጉባኤ ተጠራ። የቦሮሜዳ ጉባኤ በሺህ ስምንት መቶ ዮሐንስ ከሀምሳ ሺህ የበለጡ ሙስሊሞችን በማሰባሰብ ክርስትና እንዲነሱ በመጠየቅ የተቀበለውን ሲምረው ፈልጎም ይሁን ሳይፈልግም ይሁን ፈልጎም ይዞ ይሁን ያልተቀበለውን ግን በቀጥታ እርምጃ በመውሰድ እርግጥም ከቦሩ ሜዳ ጉባኤ በኋላ በሙስሊሞች ላይ ዘግናኝ ግፎች ተፈጸሙ። አጼ ዮሐንስ አምስት መቶ ሺህ ሙስሊሞችን፣ ሀያ ሺህ ባጋኖችን፣ አምስት መቶ ሺህ ኦሮሞዎችን በግድ በመሳሪያ በማስፈራራት ክርስትና አስጠምቀዋል። በርካቶች እስላምን ከምንተው ሞት ይሻለናል ብለው ተሰዉ። ይህ ሁሉ ጸረ እስላም ዘመቻ በሙስሊሞች ላይ ሲፈጸም ሼክ ጠልሃ ከጥቃቱ አምልጠው ዑለሞችን ኢስጥራይስ ተሰባበሩ። ይህን ያህል ብዙ መስዋዕትነት ተከፍሎ አልፈዋል። በዚህ ሁሉ ውስጥ ግን እንዴት ዝም እንላለን? ቁርአንን በእጃችን ይዘን ሐዲስን በእጃችን ይዘን ብለው እነ ጦላሃ ጃፈር ያሉትም ታላቅ ታሪክ ማስመዝገብ ችለዋል። የቂ በሚባል ቦታ ለሽራ ተቀምጦ በቁጭትም እስቲ ደርስናል ምን ትላላችሁ የሚል ጥያቄ አቀረቡ አብዛኛዎቹ ሽኮች የሁሉ ጅምላ ጭፍጨፋ የማክፈር ዘመቻ እስላምን የማጥፋት ጦርነት በሙስሊሙ ላይ በታወጀበት ሁኔታም ቢሆን ከፍርሃት ስነልቦና ወጡም እንዲህም ሲሉ ለሸህ ጦልሃ ጥያቄ ምላሽ ሰጡ ሌሎቹ አፄ ዮሐንስ ያለውን ያህል ወታደርም የሆነ ሰራዊት ስለሌለን መሳሪያም ስለሌለን እሱ እንዳለው ላይ ላዩን ክርስቲያን ሆነን ተደብቀን እስልምናችንን እንፈጽማለን ሸጠላ በሰሙት ነገር አዘኑ ውስጣቸው ብትል አለ ተቆጡም አህመድን ጀበል እንዴት ሆኖ ቁርአንን በእጃችን ይዘን እንዴት እንደዚህ እንሆናለን አሉ ሸክ አዳ አፋር በረሃ ገብተን ገለንም ተገለንም ነብታችንና ነፃነታችንን ማስከበር አለብን እንጂ ዮሐንስ በሚለው እንዴት ተስማምተን እንኖራለን ብለው አሊሞችን ሊያግባቡ ሞከሩ። ከዚያም የሌሎችን ሀሳብ ሰምተን አስበንበት ብንመጣ ይሻላል በማለት በቀጠሮ ተለያዩ። ከሸኮቹ መካከል ከፊሎቹ ሁሌም እንደሚሆነው የመንግስት የአጼ ሰላይ ነበሩ። ከፊሎቹ ደግሞ ሸህ ጦላህን ሀሳብ በፍርሃት ድባብ ውስጥ ሆነው ተረድተው ሊያስጨርሰን ነው በሚል ስሜት ተቃወሙት። አንዳንዶቹ ፈሩ፣ ሌላዎቹ ደግሞ ከዮሐንስ ጋር ተባብረው መኖር ይሻለናል አለ። ሙስሊሙ እየታረደ ሀያ ሺህ ሙስሊም በአንድ ቦታ ላይ በኬላ ያ ሁሉ ሰው እየታረደ እውቀት አላቸው የሚባሉት ግን ከአጼ ዮሐንስ ጋር ተባብረን እንኑር አሉ አንዳንዶቹ። በዚህ ስብሰባ ላይ ሊስማሙ ስላልቻሉ በላሃ ጃፈር ያነሱት ሀሳብ ስላስፈራቸው ልታስጨርሰን ነው ብለው በቃ ሌሎች አሊሞችንም ሰብስበን በሚቀጥለው ሹራ እንገናኝ ብለው ተለያዩ። አንዳንዶቹ ከአጼ ዮሐንስ ጋር በጅሃድ እንጥቀም ያሉትን ሼህ ጦልሃን እብድ በማለት ፈርጀው ለህይወታቸው ሳሱ። ከሚቀጥለው ሹራ በፊት ግን አሊም ተብለው ከአሊሞች መሀል ከነበሩት ውስጥ አንዳንዶቹ ሙሉ የስብሰባውን መረጃ ሄደው ለአፄ ዮሐንስ ሪፖርት አደረጉ። ጠለሃ ጃፈር እንዲህ ሊያደርግ ነው፣ አመፅ ሊቀሰቅስ ነው፣ እንዲህ እያለ ነው ሲባል አፄ ዮሐንስን ከፋፍሎ በመግዛት ፖሊሲው እነዚህ መረጃ የሰጡትን መረጃ መስጠት ብቻ አይደለም፣ ስማቸውን እያስቀመጡ ፈርመው አሳልፈን እንሰጣለን አሉ። በሺዎች ሁኔታ የተናደዱት ሸህ ጠልሃ ወደ አፋር በረሃ ተሰደዱ። ከዚያም የትጥቅ ትግል ጅሃድ አብሯቸው የሚፈጽሙ ግለሰቦችን ወደ አፋር በረሃ ማሰባሰብ ያዙ። ጣቱ በድብቅ እየሾለከ ሸክ ወዳሉበት ማቅናት ያዘ። ከአፋር ከአርጎባና ከወሎ ኦሮሞ ሙስሊሞች ወደ ሸክ ጠልሃ መትመም ያዙ። እርሳቸውም የትጥቅ ትግል ለማካሄድ ወታደራዊ ስልጠና መስጠት ጀመሩ። በይቁሙ በተጠንቀቅ እስልምናን ከጠላቶች ለመጠቅ አጼ ዮሐንስ ሼህ ጦልሃና ያስታቅተው ጠልሃን ይዞ ላመጣ ስልጣንና መሬት ይሰጠዋል ስላወጀ ወለሞቹ ሼህ ጠልሃን ይዞ እንዲያመጡ አሊያም ያለበትን እንዲጠቁሙ አዘዘ። አጼ ዮሐንስም አዋጅ አወጣ። ጠልሃ ጃፈርን ይዞ የመጣ ሰው ስልጣንና መሬት ይሰጠዋል ብሎ አወጀ። በዚህ ሁሉ ጭፍጨፋ መሀል አንዳንዶቹ የእስልምናን ደረጃና ክብር በትክክል ሳያውቁ ለስልጣንና ለመሬት ብለው ጠላህ ጃፈርን ለመጠቆም ሲፍጨረጨሩ የነበሩ ሰዎችም አሉ። ሸኾቹ ከሸህ ጦልሃ ጋር ከመታገል አሊያም በስደት ከመሸሽ ይልቅ ሙስሊሙን አሳልፈው መስጠት በሰላም መኖርን መረጡ። ሼህ ጦልሃና ተከታዮቹን አሳልፈን እንሰጣለን ብለው ስማቸውን ሊያስቀምጡ ፈረሙ። እንደ ፕሮፌሰር ሁሴን አህመድ ገለጻ ሸህ ጦልሃ ለትግላቸው ሶስት ዘዴዎችን ተጠቅመዋል። የመጀመሪያው የህዝበ ሙስሊሙን የሃይማኖት የጃር ስሜት ማነሳሳት ሲሆን፣ ሁለተኛው ደግሞ ከአፄ ዮሐንስ ጠላቶች ጋር ትብብር ማድረግ ነበር። ሶስተኛው ደግሞ ለትግላቸው የዑለሞችን ድጋፍና አጋርነት ማግኘት ነበር። ሼህ ጦልሃ የሰራዊታቸውን ሞራል ለማነሳሳት ከወታደራዊ ስልጠና ጎን ለጎን ግጥም እየገጠሙ ያነቃቋቸው ቀጠሉ። ጅሃድን የተቃወሙትን እነ ሼህ ጠልሃን እብድ ሲሉ የነቀፏቸውን ሼሆች በግጥማቸው ያወቅሱ ጀመር። ሁሌም ሼህ መስለው አሊያም ለጥቅም አድረው ህዝበ ሙስሊሙን ለጠላት አሳልፈው የሚሰጡ የውስጥ አርበኞች ይኖራሉ። ሀጂ ሼክ ተሌ የተባሉ ቢጠሩም ምድባቸው ግን ሌላ ነው። ሼህ ጦልሃ ሙስሊም ሼህ ተብዬዎችን ትቶ የእርሳቸውን ጅሃድ ፈላግ እንዲከተል ቀሰቀሱ። እንዲህ ሲሉ ስንኝ ነበር። ለመደድ ነው ያበሻ ሰው ለየብቻ ነው ውስጡን አላዩ ሲጀምሩለት ኸይር ወሬ ሌላ ያመጣል ሞኝ ደንካሬ ትንዲህ ሰው ይሻላል በሬ ታደርንላቸው ብለን ወረድ ያስከብሩናል ደግሞ ሁዳድ አይደለምና የሚለቁህ ተወግድ ተባል ይለዝልህ ሸጦል ሀል እስታን ሲባል ጃሃር ማድረግ ምንዳው ከፍተኛ መሆን አስተማሩ ያለፈ ወንጀል ሁሉ እንደሚታበስና ትልቅ ደረጃ እንዳለ በማሳወቅ ጦራቸውን አነቃቁ እንዳው አጅሩ ባይኖር እንኳን ሰው እንዴት ለክብሩ ለህልውናውና ማንነት ሲል በእልህ አይዋጋም በማለት እንዲህ ሲልም ቋጥሯል። ከዛም በሁላ እንኳን ሊጠራ ጀነትን ሊያገኛት ነገ በአኺራ ገባር ለመሆን ለዚች አማራ አልሞትም ወይ እንዲያው ለደራ ጀህ ሰራዊታቸውን አሰልጥነው ከጨረሱ በኋላ ልጅሃር ተነሱ። ካፋሩ መሪ ሐንፍሬ አምስት መቶ ጠመንጃዎችን አገኙ። ከዑለሞች መካከል የአልቡኮ ዑለሞችና ባላባቶችን አሳምነው አጋራቸው ማድረግ ቻሉ። ቃል ኪዳንም አስገባቸው። በተጨማሪም ከቃሉና ሬቄ ዑለሞች ከፊሎቹ አብሯቸው ተሰለፉ። ሼክ ጀማሉዲን አኒ ጀማሉዲን አኒ ሼክ ጠልሃ በአሳወርታ ሰራዊት ለመመልመል በተጓዙበት ጊዜ ተገናኝተው በያ ቃል ኪዳን ተጋባቸው። ሰራዊታቸው አነስተኛ በመሆኑ ሼህ ጥልሃ የደፈጣ ጃሶችን ተከተሉ፣ ጅሃድም ጀመሩ። ሆኖም እነዚያ ሼህ ተብለው ህዝቡ ለሃይማኖቱ እንዳይታገል የሚያደርጉ ግለሰቦች ተግባር እጅግ አናደዳቸው። ሙስሊሙ በግድ ክርስትና ሲነሳ ሁለገብ ከባ ሲፈጸምበት እነዚያ ሼህ ተብዮች ማንም ሳይነካቸው ኢባዳ እንዳደርጉ አፄ ዮሐንስ ፈቀደ። እነዚህም ሰዎች እናንተን አልለካም፣ በመስጂዳችሁ ኢባዳ አድርጎ ተባለ። ተራው ሙስሊም እየተጎተተ ክርስትናን እንዲነሳ ሲደረግ እነዚህ የአፄ ዮሐንስ ተባባሪዎች ግን ለብቻ ሆኑ ተባሉ። ልብ በሉ እስኪ እስኪ አሁን ወዳለንበት ዘመን ነው። የመንግስት አህባሾች፣ የመንግስት ኢማሞች በመስጊዱ እንደፈለጉ ይሆኑበታል፣ ጫት ይቀሙበታል፣ ከቁርአንና ከሐዲስ የሌለ ነገር ይናገሩበታል፣ ሙስሊሙን ይከፋፍሉበታል። ታሪኩን ሲሰሙ ከአሁን ጋር እያዛመዳችሁ ተከተሉኝ። የመንግስቱ ሸፎች ሙስሊሙ ከሸፍ ጠልሃ ጋር በመሆን ለሃይማኖት እንዳይታገል ስልጣን ፈልጎ ነው። ከኛ በላይ ገኖ ሊታወቅ ይፈልጋል። ያስጨርሰን ነው። ልክ ተረኞቹ በሃይማኖት ሽፋን የፖለቲካ ዓላማቸውን ለማሳካት ወዘተ እንደሚሉት መሆኑ ነው የሚሉ ተልካሻ ምክንያቶችን ለህዝቡ እየነገሩ ሙስሊሙን ከጅሃድ ለማስቀረት ይጣጣሩ ነበር። እንዲህም ሲሉ በግጥማቸው ገልጸዋል። የዘመድህ ሽህ ተብያው የከጀለህ ከጅሃድ አስቆርቶህ ወልቅ አርጎ ተስልምናህ ገባር ልትሆን ነው ካፊር ሁነህ ሁለት ጥቃት ነው ሊያስጠቃህ ለራሱን ጃሂል የበቃ ሞኝ ሼህ ጦልሃ ሙስሊሙ ነጻነቱን የሚቀዳጀው በጅሃድ በትግል እንጂ አርፎ በመቀመጥ እንዳልሆነም ጠቅሰው አቅም የለንምና መስለን እንኑር የሚሉትን እንዲህ ተችተዋል። ተቀምጧልና መሪ መንገድ ጅሃድ መዋጋት ሆኖ ዛሄደ ባይከለክለን የዱንያ ውድ የዱንያ ውዴታ ማለታቸው ነው። ባይከለክለን የዱንያ ውድ መቼም አይገኝ ሌላ መንገድ ጠፍቶ ነበር አገኘው ወንድ ያገኘው ሻረ ያጣው እንደድ ምናን እንጂ ነው ቁዋ ማለት ጡንቻውን ያህል ያሁን ዝተት በሌላ አይደል በር ለመዝጋት እንዲቀርብ ብሎ እስላምነት ሼህ ጦልሃ እስላም የሚታገሉትን ለጭቆና እጅ አንሰጥም የሚሉትን አሳልፈን እንሰጣለን በማለት የአቋም መግለጫ አውጥተው በፊርማቸው ያረጋገጡትን ሼሆች ለማጥቃት ተነሱ። እውነት እነዚያ ሼሆች ያን አቋም መግለጫ አውጥተዋልን? እውነትስ ፈርመዋልን? የሚለውን ለማረጋገጥ ሰላያቸውን ላኩ። ከዚያም ከካፊር ጋር ተጋብዘው ሙስሊሙን ለማጥቃትና አሳልፎ ለመስጠት መስማማታቸውን እውነት መሆኑ ተረጋገጠ። ሸህ ጦልሃ በአዋቂ አጥፊዎች ላይ ጅሃድ ለማድረግ ተነሱ። ዲን ያውቃል አልሁን የሚባል ሰው እንዴት ሙስሊሙን አሳልፎ ለሌላ ይሰጣል የሚለው ጉዳይ ሼህ ጦልሃን እጅግ ተሰማቸው። ሸህ ጦልሃ ጃዕፈር አዘሩ። ይህን ሲሰሙ ጦልሃ ጃዕፈር አፋር በረሃ ገብተው እየሸሸ የሚመጣውን ወጣት ሰብስበው ወታደራዊ ስልጠና መስጠት ጀመሩ። አምስት መቶ ሰው ካሰለጠኑ በኋላ እነዛ ሸፎቹ ፈርመዋል የሚለውን ሰሙ። ምን ብለው እነዚህ ለዲናችን እንታገል የሚሉትን አሳልፈን እንሰጣለን ብለው ፈርመዋል ሲባል ካሰለጠኑት ወታደሮቻቸው ሁለት መቶውን ሀምሳውን ይዘው በምሽት እነዛ መንግስት እየጠበቃቸው በመንግስት ወታደር እንክብካቤ እየተደረጋቸው ለስሙ ሙስሊም ነን እያሉ መስጂድ ውስጥ ኢባዳ ያደርጋሉ። ሌላው ሰው እንኳን መስጂድ መምጣት አይደለም በምሽት ቤት ኩራዝ በርተዋል፣ ስሁር ልትበላ ነው እየተባለ ሲጨፈጨፍ፣ እነዚህ ግን የመንግስት ሸኮች ሆነው አጼ ዮሐንስ ይንከባከባቸው ነበር። ጦላሃ ጃፈር ሁለት መቶ ሀምሳ ወታደር ይዘው ገብተው አብዛኛዎቹን ጨፈጨፉ። አጼ ዮሐንስ ተራው ሙስሊም ሲያከፍር መስጊዶችን ወደ አብያተ ክርስቲያን ሲቀየሩ በሺዎች የሚቆጠሩ ሙስሊሞች እስላምን ከምንተው ሞት ይመርጣለን ብለው ሲሰው። እነዚያ የአፄ ዮሐንስ ሼኮች የመንግስት ሼኮች አረብኛ ቢችሉም ጥምጣም ቢጠመጥሙም ሼክና እጅ ቢባሉም የአብ ጸረ እስላም ኃይላት መሳሪያ ሆነዋል እንደ ዘመኖቹ መሆኑ ነው እንግዲህ ከዚህም ልቀው ጥግ ተጉዘው አሳልፈን እንሰጣለን ብለው በፊርማቸውና በአቋማቸው መግለጫ አረጋገጡ። በርካታ ህዝብ በግድ ሲጠመቅና ሲዋከብ፣ እነርሱ ግን ሳይነኩ ድጋፍና እንክብካቤ ይደረግላቸው ሁሉ ሊሆን ይችላል። የመንግስት ጥበቃ ይደረግላቸው ነበር። ምክንያቱም መንግስት የሚፈልገው የነርሱ አይነት ሙስሊሞችን ነዋ። ፈቃደኛ ከሆኑ ይለውታል የታሪክ ምሁሩ ጸሐፊ አህመዲን ይህን ሲጽፍ ፈቃደኛ ከሆኑ እዚህ ጋር ቆም ብለው ትንሽ ቢያስተነትኑ ወጣቶች በግድ የተጠመቁት ሙስሊሞች እየተደበቁ እስላማዊ ተግባራትን ይፈጽማሉ። ማታ ማታ እየተደበቁ ይሰግዱ ነበር። እነዚህ የአፄ ዮሐንስ ወዳጅ ሼኮች ግን በረመዳን መስጊድ ኸልዋ ውስጥ ተራ ይሰግዱ ነበር። ሌላ ሙስሊም ግን ኩራዝ አብርተሃል፣ ረመዳን ልታስር ነው እየተባለ ይገረፍ ይታሰር ነበር። እነርሱ ለእስላም ጠላቶች የሚመችን መንገድ ስለተከተሉ ጠላትም የላቸው። እነዚያ ዮሐንስ ወዳጅ ሸኮች ግን በረመዳን መስጊድ ህልዋ ውስጥ ተራህ ይሰግዱ ነበር። እነርሱ ለእስላም ጠላቶች የሚመችን መንገድ ስለተከተሉ ጠላትም የላቸው። ሼህ ጦልሃ በግጥማቸው እንዲገልጿቸዋል። የዛሬ ሽኮች እንደ ጤስ ናቸው። በቀሚስ ብቻ ትራቅ ትወዳቸው ይሄዳል እንዲያው ለናቸው ቢሆን ሳይሉ ጠላት የላቸው የምልክት ነው ለጥሜታቸው ያላህን አምር የጣሉ ናቸው። ጉዞ ሂጅረቱም ብሎ ሲላቸው ረግጠው ጣሉት በስተኋላቸው አውቅባይ ሁሉ ለካ በራበት ያዘ ሁጃ ተቆረጠበት ማወቅ ሲያውቃል ኪታቡን የአረቡን ሉጋ ደግሞ ነሆነ ሉጋውን እንጂ አያውቅም ዕልሙን ይህስ የለም እዚች ግን ምስያው ሰው ነው ሲያዩት ላይሆነ ውስጡ እሻ ነው ሀዲስ ሰማነ ዕልም እናውቃለን ብለው እያሉ እንኳን ሊሰሩ ሰው ያግዳሉ አስጠረጠሩት ጃሂሉን ሁሉ ሀቅን የሳቸው ያስመሰሉ ጃሂሉን ሁሉ ያዘው ዝንጋት አላህ ያዘዘው ይኸው መስሎት አንጋላ ገባ ተከትሎት ልማታው እንጂ ከአቅሌ ጋር አላህ ያለውን ስራ ልንሰራ የሚያወድስ ተዓሊም ነው ብለው ሸርጥ ፈልጎ የሚያስጠጋ ነው የአላህና የነፍስ ያህ ነው ካፊርም ብለው እንዳያሙት ነው በሼክ ተብዮች ትባሪ ብድምጭ ሼህ ጦልሃ ሊያጠቋቸው እቅድ አወጡ አቶ አህመድ መሐመድ እንዲህ ሲሉ ጽፏል ሼህ ጦልሃ እውነታውን በተጨባጭ ካረጋገጡ በኋላ ሁለት መቶ ሀምሳ ጦር አስከትለው ወደ ዑለሞቹ መንደር በመገስገስ እኩይ በሆነ አሳልፈው መስጠት ውሳኔ ላይ የደረሱትን አዋጅ አጥፊዎች በመለየት የኃይል እርምጃ በመውሰድ ወደ በረሃው ተመለሱ ሸጦልሃ በፈጸሙት ጥቃት ከነዚያ ከውስጥ አርበኞች በርካቶችን ገደሉ። ጦላሃ ጃፈር ሀምሳ ወታደር ይዘው ገብተው አብዛኛዎቹን ጨፈጨፉ። ዩል አወል አገኟቸውና ሸሃዳ ያለን ሰው በመግደሉ አላህ የውመል ቂያማ ይጠይቀኛል ብለን አትፈራም እንዴ አሏቸው። ጦላሃ ጃፈር ምን ሲሉ መለሱ? እኔ የምፈራው አላህ ይጠይቀኛል ብዬ የውመል ቂያማ የምፈራው አንዱንም ሳታስቀር አንዱንም ሳታስቀር ለምን አልጨረስክም ብሎ እንዳይጠይቀኝ ነዋል። የተወደዳችሁና የተከበራችሁ አድማጮች የጦልሃ ጃፈር ታሪክ ይሄ ብቻ አይደለም። ኢንሻአላህ ቀሪውንና የመጨረሻውን ክፍል ለሳምንት ይዘን እንቀርባለን። ጀግናውን ጦልሃ ጃዕፈርና ጀግናውን የታሪክ ጸሐፊ ዲን ጀበልን እናመሰግናለን። የጦልሃ ጃፈርን ታሪክ ደጋግማችሁ አዳምጡት፣ ደጋግማችሁ በደንብ ስሙት። አዎ በጦልሃ ጃፈር ታሪክ ውስጥ ራሳችሁን ታገኛላችሁ። በጦልሃ አፈረ ታሪክ ውስጥ የዘመነኞቹን ሸሆች ታገኛላችሁ። በጦልሃ ጃዕፈር ታሪክ ውስጥ ለጥቅማቸው ያደሩ እስላምን ለመሸጥ የሚደራደሩ ግለሰቦችን ታገኛላችሁ። ከጠላትም በላይ ማን ጥላታችን እንደሆነ በደንብ ትገነዘባላችሁ። አዎ ደጋግማችሁ ስሙት። ለጦል ጃዕፈር ማን ይወለዳል? ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የእስልምናን ማጥፋት ዘመቻ ያበቃል። በኔ ባንተ ባንቺ በእኛ ይጠበቃል። በኔ ባንተ ባንቺ በእኛ ይጠበቃል። በኔ ባንተ ባንቺ በእኛ ይጠበቃል። አድማጮቻችን ሙስሊሙ ህብረተሰብ በጣም ተማሮ ነው ያለው። ከዚህ መራራ ህይወት ለመውጣትም አስፈላጊውን መስዋዕትነት ሁሉ ለመክፈል ዝግጁ ሁነን መጠበቅ ይኖርብናል። ሁላችንም ህልውናችንን ለማዳን ቆርጠን መነሳትና እስከ መጨረሻው መታገል ይኖርብናል። ለዛሬ ያዘጋጀንላችሁ ፕሮግራሞች የስካሁኖቹ ነበሩ። በአካባቢያችሁ ያሉ መረጃዎችን በኢሜይላችን fth911@gmail.com አንድ አንድ አት ዶት ኮም እደግመዋለሁ FTH ዘጠኝ አት እንድትልኩልን እንጠይቃለን። ፍትህ ሬዲዮንና ሌሎች ለትግሉ ጠቃሚ የሆኑ ኦዲዮችን በብሉቱዝ ለወዳጅ ዘመድ በማስተላለፍ ትግሉን የበለጠ አጠናክረን እንቀጥል እያልን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።